ለዛሬ የተመረጠው ርዕስ በትግል ሂደት ውስጥ የመሪና ተመሪ ግንኙነት ኃላፊነትና ሚና የሚል ነው። ጉዞ ረጅም ነው። ጉዞው ረጅም ነው። ጉዞው ረጅም ነው። አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎ በአስቸኳይ በጥቅሉ መሪ የምፈልቆ ከተመሪዎቹ ነው ብያለሁ። የመማረው የምጎለብተው ልምድን ጥበብን የመብራትን አቅም የሚያጎለብተው በህብረተሰቡ ውስጥ ተምሮ ነው። በአንድ ጊዜ እንደተወለደ የመሪነት ባህል ይዞ የሚፈጠር አይኖርምና አስፈላጊውን እውቀት ጥበብ እያጎለበተ የሚሄደው sharp ያደረገ በተፈጥሮ የታደለውንም የ charisma ልዩ ተሰጦ ሌሎችን የመማረክና በራሱ አላማትን ስለ ልዩ ተሰጦንም sharp ያደረገ የሚሄደው በማህበረሰቡ ውስጥ exercise ሲያደርግና ለምድ ሲያገኝ ሲያዳብር ነውና የተመሪ ጉዳይ እጅግ አስፈላጊ ነው። መሪው challenge challenge የሚያደርግ ጠያቂ ከሆነ በቀላሉ የማይረካ ባመንበት ጸንቶ የሚቆም ከመጨረሻው ለመሄድ የሚተንሳሳ አግባብ የሌላቸውን ነገሮች በግድ በአክብሮት communicate የሚያደርግ ከሆነ መሪን ያበረታታል sharp የሆነ መሪ እንዲፈጠር ያደርጋል ስለዚህ በሁለቱም አቅጣጫ balance የጠበቀ የተመጋገበ ለዲሞክራሲ ለህግ በላይነት አንድን ህዝብ ሊያበቁ የሚችሉ መሪዎች የሚፈልጉበት ትምህርት ቤት ሆኖ ያገለግላል ማለት ነው ለዚህም ነው የደጋፊ ሚና ጎላ አድርጌ ማውጣት የፈለኩት ከዚህ በታች እንግዲህ ጀማል የሆነውን አሁን የገለጽኩት particular የሆኑ ነጥቦችን እያነሳው ለመተቸት ሞክራለሁ። የደጋፊ ባህሪዎችና ጠንካራ contribution ኦች ምንድናቸው ብሎ አንደኛ ደጋፊ ከመሪ ጋር ሲነጻጸር ቁጥራቸው እጅግ በርካታ ነው። በጣም ጥቂት የሆኑ ወሬዎች በብዙ ሚሊዮን የሚቆጠሩ ደጋፊዎችን ወይም ተከታዮችን አስተባብረው ወደፊት የሚመሩ ናቸውና እንደ ህዝቡ ብዛት ባክግራውንዱ የተለያየ ነው። የእውቀት፣ የባህል፣ የእምነት ደረጃቸው የተለያየ ስለሆነ እነኚህ የማህበረሰብ ክፍሎች በአንድነት በጋራ ለመቆም ተከባብረው ወደፊት ለመጓዝ ያላቸው ውሳኔ ለመደማመጥና ለመናበብ ያላቸው ፍላጎት አንድነታቸውን ኃይላቸው መሆኑን አውቆ የሌላኛው መከበር የሌላኛው መብት መጠበቅ የእነሱ መብት መጠበቅ መሆኑ ተገንዝቦ በጋራ አንዱ ለሌላኛው ቆሞ ወደፊት የሚራመዱበትን ሁኔታ ለመፍጠር የአንድነት ስሜትን የመቻቻልን የመከባበርን አንዱ የሌላኛውን ሙሉ መብት አክብሮ በጋራ የመራመድን ሁኔታ ማምጣት ያስፈልጋል ይህ አይነት ብቃት ያለው የህብረተሰብ ክፍል በቀላሉ በዲክታቶች አይበገርም አይንበረከትም ነገር ግን በትንሽ በትልቁ የምናቆር የሌላኛው ወገኑ መብት መከበር ገና ለገና የሚያሳስበው ሌላኛው ወገኑ መብቱ ይከበራል ብሎ ከትግል ሜዳ የሚሸሽ ግን ብዙ መዛመድ የሚችል አይደለም። ምክንያቱም የሌላኛውን መብት መከበር የምጠላ የራሱን መብት መከበር የመጠየቅ ብቃት የለውምና ተረጋጭ ይሆናል ማለት ነው። የምጠላለፍ ህብረተሰብ ይሆናል። ለዚህም ነው እንግዲህ በጋራ አብሮ የጋራ ፍላጎትን የጋራ ጥቅምን ለማስከበር የእያንዳንዱ ዜጋ ጥቅም መከበር የመላው ህብረተሰብ ጥቅም መከበር መሆኑን አውቆ በጋራ መቆሙ እጅግ አስፈላጊ ሆኖ የምታየው የዚህ በጋራ የሄድ ጉዳይ በርካታ ነጥቦችንና የባህል transformation የሚጠይቁ ናቸው። አንደኛው ልዩነቶችን አቻችሎ መሄድ ነው። የማንወደውንም ነገር ማድመጥ መቻል፣ ሰዎችን ማስጨበስ መቻል፣ የሌላኛውን የአስተሳሰብ ስል concern ለመረዳት መሞከር፣ የሌላኛው መብት መከበር የኔ መብት መከበር ነው ብሎ መቀበል። ይሄ ነው ዋነኛውና ወሳኙ ነው። የሌላኛው ወገኔ መብት መከበር ሌጂቲሜት የሆነው መብቱ ማለት ነው። መቀበል የኔን መብት መከበር ነው ብሎ መቀበል አንድ ህብረተሰብ ሊቻቻል ያደርገዋል። እኔ መብቴን መጠየቅ ይችላለሁ ሌላኛው ወገን ግን መብቱን መጠየቅ አይችልም የምንል ከሆነ ተጠላላፊዎች ነው። እኔ መብቴን መጠየቅ እንደምችል ሁሉ ሌላው ወገኔ መብቱን መጠየቅ ይችላልና ከጎኑ ሊቆም ይገባል ካልኩ ግን በአንድ ስፍራ የጎደለ ፍትህ ለሁሉም የጎደለ ነው የሚለውን መርህ ስለምከተል ፍትህ ለሁሉም እንዲሆን በጋራ ቆማለሁ ማለት ነው። ይህንን ብቃት ካጣው ለመጠላለፍ ዝግጁ የወኩና ለበዳዎች መንበርከክ የምመች በቀላሉ የምረታ እሆናለሁ ማለት ነው ለራሴ ስል ሌላኛውን መቻል የሌላኛውን እንቅስቃሴ መደገፍ ይጠበቅብኛል ለዚህ እንደ ምሳሌነት የምጠቀሰው በሀገራችን ያለው ሁኔታ ሲሆን ለዚህም በሀገራችን ያለው ሁኔታ የሙስሊሙ እንቅስቃሴ ወደ ሶስት ዓመት ሊሆነው ነው በአሁኑ ጊዜ ከተጀመረ በዚህ ውስጥ የክርስትና እምነት ተከታይ ወገኖቻችን አጥጋቢ የሆነ ድጋፍ እየሰጡ ነው ማለት ባደፍርም ትልቅ transformation አለ። ሃይማኖት በጣም sensitive ነው። ይህንን የራስን ሃይማኖት ባሻገር ተሻግሮ በመሄድ የሌላኛው ወገኔ መብቱ ይከበራል ማለትም እንደ ሀገራችን ባለ በጣም conservative እና ያ democratic culture በሌለበት ሀገር ጥሩ ጅምር ነው። ነገር ግን በቂ አይደለም። በዚህ generation በአንደኛው century እያንዳንዱ ወገን መብቱ መከበሩ የኔም መብት መከበር ነው የምል ደረጃ ላይ ያለመደረሱ አሳዛኝ ቢሆንም ጅምሩ መልካም ነው ብበረታታ ግን ሊቀላጠፍና ወደፊት ይዛምት ይችላል የሚል ይመጣል ለዚህ ነው እንግዲህ የራሱን መብት መከበር የፈለገ የሌላኛውንም መብት መከበር መፈለግና መደገፍ ይኖርበታል ያልኩት የዛ ድጋፍ መቅረት የራሱንም የወደፊት ተስፋ ያጨልማል ትግሉም የራሱን መብት መከበር ጊዜ ወደ ኋላ ያጎትትበታል ማለት ነው እንግዲህ ደጋፊ በጣም ሰፋ ያለ የማህበረሰብ ክፍል የሚይዝና diverse የሆነውን በእውቀት፣ በእድሜ፣ በእምነት፣ በተለያዩ background ከተለያዩ background ኦች የመጣ የማህበረሰብ ክፍል ስለሆነ ለዚህ በጋራ ለመጓዝ ቁልፉ የመናበብ፣ የመነጋገር፣ ትህትና በተሞላበት መንገድ ሀሳብን የመግለጽና የሌላኛውን ሀሳብ የማክበር የማድመጥ ፍላጎትና ሀሳብ ላይ ማን ያነጣጠረ constructive የሆነ ትችት ማቅረብ ነው። የዚህ ልምድ መለመድ በትግሉ ሂደት ብቻ አይደለም ኮንትሪቢሽኑ ሊታወቅ የሚገባው ከድርግም በኋላ አንድ ገብ ህዝቧ ተከባብሮና ተፋቅሮ እንዲኖር ከተፈለገ ይህ ባህል በጠና መሰረት ላይ ሊጣል ይገባል እንግዲህ የትግል ጊዜ እንዲህ አይነት ብርቅዬ የሆኑ ልምዶች በእስላማዊ ጊዜ አስፈላጊነታቸው ጎላ ብሎ የማይታይ ሁሉም በየጎራ ሆኖ አንዱ የሌላኛውን በወይጎሪጥ እየተመለከተ የመጓዙ ጉዳይ ቀርቶ በጋራ በአንድነት መጥቶ ለጋራ ጥቅም የጋራ የሆነችው ሀገር ፍትህ ያሰፍንባት የህግ የበላይነት በጋራ ወቁ ለዘላቂ ሰላምና ለዘላቂ የመብት መከበር ለህግ የሚያወቃ ስለሆነ ትግሉ የመማሪያ እውቀት የሚገነባበት institution ኦች የ democratic institution ኦች የሚገነቡበት የተለያዩ ሀሳቦችን ማሸራሸር ልምድ የሚገኝበት መሪዎች የሚፈተሹበት የሚበቅሉበት የሚያድጉበት የሚጎለብቱበት መሆኑ ለሀገርም contribution ሊያደርግ የሚችል ነውና ብዙ ህይወት የተሰዋበት መከራ የምታይበት ቢሆንም positive አቅጣጫውን አይተን ወደፊት መጓዙ እንግዲህ የመግባባትና በጋራ መስራት ሁኔታ ይህን ያክል አስፈላጊ ከሆነ የማህበረሰቡ ስፋት በህብረተሰቡ ውስጥ ሞገደኛ የሆኑ ህዝብን ቀና መንፈስም እያላቸው ድልን እየፈለጉ መብታቸው እንዲከበር እየፈለጉ ግን በባህሪያቸው ብልሹ መሆን ከሰዎች ጋር መስራት የማይችሉ በሄዱበት ጠብ የሚጭሩ ማህበረሰቡን የሚያናጉና ያለውን አንድነት ለማፈራራት የሚጥሩ ግለሰቦች ስለሚኖሩ እነኚህን ግለሰቦች በጥበብ መያዝ ያስፈልጋል። ምክንያቱም የትግል ዓለም ደሞዝ የሚከፈልበት ሰው ከስራ የሚባረርበት አይደለም። በዛ ማስፈራራት አይቻልም፣ ኢንተርፕራይዝ ውስጥ እንደሚሰራ ሰው። ስለዚህ በፈቃደኝነት መጥቶ ይህንን አይነት ጥፋት የሚያደርስ ስለሆነ ጫና የማድረጉ ድል አነስ ያለ ነው። ለዚህ ሌላ mechanism ማበጀት ያስፈልጋል። የማብርሱ በጋራ ቆሞ እንዲህ አይነት ኃይሎችን ለማግለል መሞከር ብቻ መጀመሪያ ላይ ማስተማር መምከር ደጋግሞ መምከር እነሱን ልገባቸው የሚችልና ያሳምናቸው የሚችሉ ማስረጃዎችን ለማቅረብ ሞክር ከዛ ውጪ ግን ለማድመጥ ዝግጆች ካልሆኑና የሚያደርሱት በደልና የሚያደርሱት ሊያደርሱት የሚችሉ ለጥላት ሊያደርጉ የሚችሉት እገዛ የመከፋፈል እገዛ አደጋው ከፍተኛ ከሆነ እነሱ ማግለልና ሌላኛውን የማህበረሰብ ክፍል አቅፎ መሄዱ ብቸኛ ማጭ የሚሆንበት ጊዜ ስላለ እንዲህ አይነት ውሳኔዎችን መሪዎች አዳጋች ቢሆንም የመውሰድ ኃላፊነትና ግዴታ ይኖርባቸዋል ማለት ነው። በዚህ በጸባይ ብልሽነት ወይም አብሮ የመስራት ባህል በሌላቸው ሰዎች የሚከተሉ ሌላው ኪሳራ እነሱ በሚጭሩትን እሳት ለማጥፋት የሚደረገው ጥረት የሚጠፋው ጊዜ ሌላኛውን ስራ ለመስራት አደጋ ይሆናል። አቅም ያሳጣል፣ resource ያሟጣል፣ ሰዎችን ብስጩዎችና የሆድ ብሳቸው እንደሆኑ ያደርጋል። እዚህ ይህ አይነቱ social ያለውን ማህበራዊ ግንኙነትና መተሳሰብ የሚያደፈርስ ስለሆነ አደጋዎች ከፍተኛ ነው። እዚህ እንዲህ አይነት ግለሰቦችን በማባበል፣ በማግባባት፣ በማስተማር ካልሆነም በማግለል ተገቢው ለትግሩ ገዛ ማድረግ ተገቢና አማራጭ የሚሆን ሊሆን ይችላል። ጉዞ ወድቃሚ ነው፣ ዳገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁጥቋጥ የበዛበት እሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ you know